ወለን ተርዳ አንከል የሁድ ወለን ነሳራ ሀታ ተተቢዐ ሚለተው ዲነል እስላምን በያዙ እኔም በተከተሉ እያልክ ለምን ትጨነቃለህ? ይላል ጌታ አላሁ ስብሓነሁ ወተዓላ ነቢዩ። እንደውም እነሱ ውስጥ ያለው ሌላ ነገር ነው። አይደሰቱም አንከል የሁድ ወለነሳራ ሀታ ተተቢዐ ሚለተሁም እነሱ ውስጥ ላይ ያለው የእኛን መንገድ ካልተከተለ በስተቀር እንጂ ትክክለኛ ሰው አይደለም ብለው የሚሉ ደስተኛ መሆን የሚችሉት አንተ እነሱን መንገድ በተከተል ጊዜ ብቻ ነው። ቁል ኢነ ልሁዳ ሁወል ልሁዳ ነው። ሁደላህ ሁወል ልሁዳ ትክክለኛ የአላህ መንገድ የሚባለው አንተ ያለህበት መንገድና መንገድ ብቻ ነው። ምናልባት ሁኔታዎች አጭበርብረውህ ያ ሙሐመድ ወለኢን ተባዕተ አህዋአሁም የሚያጭበረብር ፍላጎታቸውን አሟላሉ ብለህ ብትከተላቸው በአተ ለዚ ጃአከ ምን ልዕልም original የሆነ እውቀት ወይ ወርዶል ሐቅን አውቀ ይህን ነቢይነትን ከሰጠንህ በኋላ እነሱንና የእነሱን ፍላጎት ብትከተል ما لك من الله من ولي ولا نصير አንድም ወዳጅ አታገኝም፣ አንድም አጋዥ አታገኝም። ከእኛ ማነቆ የሚያወጣህንና የሚያተርፍህን የሚያድንን አታገኘውም ይላል አላህ ሱብሓነሁ ወተዓላ። አለዚነ አተይናሁም ልኪታባ የትሉነሁ ሐቀ ትላወት እነሱም ውስጥ እኮ አሉ ይላል። ሁላቸውም የተበላሹም አይደሉም። መቶ በመቶ ሁላቸውም ውስጣቸው የሻገተ እኮ አይደሉም ይላል። በአንተ ነቢይነት የሚያምኑ ዲን ኢስላም ሐቅና ትክክል ነው የሚሉ አሉ። እነሱም ውስጥ አለዚነ አተይናሁሙል ኪታበ يتلونه حق تلاوته ተውራት በመራቸው አይነት አንተ ልክ ነህ፣ ቁርአን ልክ ነው፣ ዲን ኢስላም ልክ ነው ብለው የሚቀበሉም አሉ። أولئك يؤمنون به እነዚህ ትክክለኛ ኢማን ያላቸው original ኦች ናቸው። መቶ በመቶ ሁላቸውም እኮ የተበላሹ ናቸው አንልም አለ። ومن يكفر به ቁርአንን የካደ ለዲን እስላም ሀቅ ጀርባ የሰጠ ፈኡላኢካ ሁሙል ኻሲሩን በትክክል ውጤታማ ያልሆኑና የከሰሩ ሰዎች የሚባሉ እነዚህ ሰዎች ናቸው ይላል። يا بني إسرائيل اذكروا نعمتي التي أنعمت عليكم وأني ፈደልትኩም على العالمين ይላል እናንተ የሁዳዎች በኑ እስራኤሎች የያዕቁብ ልጆች የሆናችሁ ስንት አይነት ኒዕማ ስንት አይነት ጸጋ ተቆጥሮ ተቆጥሮ ተቆጥሮ የማያልቅ የሆነውን ኒዕማ አውርደናል በእናንተ ላይ ሐቅን እንድትቀበሉ ዲንን እንድትይዙ ግን አልፎ ተርፎ ማጭበርበርና ሌላ ሌላ ነገር ውስጥ ገብታችኋል። ኒዕማውን እንዳወረድነው ሁሉ ደግሞ ጸጋውን እንደሰጠናቸው ሁሉ በተገላቢጦሽ አክራ ሳደርሱ እዚህ የምንቀጣቸዋለን ነው ኒዕማውን እየተናገረ ያለው። ወተቁ የውመን ላ ተጅዚ ነፍሱን አን ነፍሲን ሸይአ ቅያማ ላታ የሚባለው ቀን አንድ ነፍስ ለአንድ ነፍስ መስዋዕትነት ማትከፍል ቀን ነው። እኔ አለሁለት ለእኬሌ ነፍስ ለእኬሌ ህይወት የማይባል ቀን ነው። ወላ ይቁበሉ ሚንሃ አድሉን ኤከሌ እንዳይቀጠል የኤከሌ ነፍስ ስቃይ ውስጥ እንዳትገባ ተብሎ በምትኩ ይሄ ይያዝለት ብሎ የማይባል ቀን ነው። ወላ ተንፈኡሃ ሸፋ ለአንድ ሰው ነፍስ አማላጅ ሆናለሁ ቢባል ሸፋነቱም ሊጠቅም እኮ የማይችል ቀን ነው። ወላ ዩንሰሩ ስለዚህ ዛሬ ነው መዘጋጀት ይላል አላሁ ስብሓነሁ ወተዓላ። ወኢዝ ብተላ ኢብራሂም ረቡሁ ቢከሊማትን ፈአተመሁን ይላል በዚህ አንቀጽ። ያ ሙሐመድ አስታውስ ማለቱ ነው። ስለ ነቢዩላህ ኢብራሂም እየነገራቸው ነቢዩላህ ኢብራሂምን አንዳንድ አዋምሮች፣ አንዳንድ ትእዛዛቶችን ሲሰጣቸው ለፈተና ብሎ ሁሉ ያዘዛቸውን የሰጣቸውን ነገሮች ሁሉ በቆራጥነት ተቀብሎ أقوام لا يتجني سو كون إبراهيم إهن أستاوس إلى تشال الله سبحانه وتعالى قال إني جائلك للناس إماما إبراهيم الله ودو نبي الله إبراهيم لندزي لزي أن تدل كابك أبوالا لسويتش مري النادر قهال لنا على بلا نال بلو لنبي ينقرنا إياستاوسنا الله سبحانه وتعالى قال ومن ذريتي هي نبوة ለኸልቁ መሪነት ትልቅ እድል ነው፣ ትልቅ ማዕረግ ነውና ከዙሪያዎቼ ዱዓ አረጉ። ነቢዩላህ ኢብራሂም ለመኑ አላሁ ስብሓነ ወተዓላ ቃለ ላ የናሉ አህደል ዛሊሚን። አንተ የምትለውንማ ይሄን እድል ከዙሪያዎችህ ውስጥ ካፍር የሆኑ ይኖራሉ፣ ሙናፊቆች አሉ፣ ፋሲቅ አፈንጋጮች አሉ። እንዲህ አይነቱን ትልቅ እድልማ እንዲህ አይነቶቹ አያገኙም። وإذ جعلنا البيت مثابة للناس وأمنا إلى الله سبحانه وتعالى يا محمد أستاوس إلى شوال هنا نعم. بيت الآن مثابة للناس وأمنا كأبة المؤظمة مرجع للناس أدرقنا سوچ كل بي بيعمتو إن دم ملالسو قلباتو بيت الله إن دم انتلطل أدرقنا إم ينياني ما ينيا سقانو أستاوس ይላቸዋል አላሁ ስብሐነሁ ወተዓላ። ይሄ ብቻ ሳይሆን ወአምና አማን ያለበት ሰላም ያለበት የተለያየ ቦታ ላይ ስንት ቦታዎች አሉ። ኸስፍ ይገጥማል። የመሬት መንሸራተት በለው፣ የመሬት መንቀጥቀጥ በለው፣ ሰላም ጦት በለው፣ ሌላም ሌላ። ቤቱላ ላይ ይሄ የለም። ሰላም ያለበት ቦታ አድርገነዋል ይላል አላህ ሱብሓነሁ ወተዓላ። ስለዚህ ወተኪዙ ሚን መቃሚ ኢብራሂማ ሙሰላ ይላል አላህ ሱብሓነሁ ወተዓላ። በይቱላን ሲሰሩ ሲገነቡ አባትና ልጅ ናቸው የሰሩት። ነቢዩላህ ኢብራሂምና ልጃቸው እስማኤል። ወደዚህ ምክንያትና ወደዚህ ሰበብ ብንገባ ያለን ሰዓት በጣም አጭር ስለሆነ ታሪኩና ቅሳው ያጥረናል እንጂ እንዴት ሰሩት? ነቢዩላ እብራሂም ከልጃቸው ከእስማኤል ጋር እንዴት ተገናኝተው? መጀመሪያ ሴት ነበሩ? ሂደት ውስጥ እንዴት ነበር? የበይቱላን ቦታ እንዴት አወቁ? የመሳሰሉ ነገሮች ሁሉ ሰፊ ትረካ ይፈልጋል። ክትትላችሁ ካልተቋረጠ በሚቀጥለው ደርስ እንገናኛለን። ይህን ነካ አርጎ ለማለፍ ያህል በይቱላን ኢብራሂምና እስማኤል ሲሰሩ ከገነቡ በኋላ አላህ አዟል። ያ ሙሐመድ አስታውሳለሁ። ወተኪዙ ሚን መቃሚ ኢብራሂም ሙሰላ በይቱላ ነቢዩላ ኢብራሂም ታዘው ሲሰሩ ግንባታውን ሲያካሄዱ ከልጃቸው ከእስማኤል ጋር ነው። መካ ላይ ካዕባን በይቱላን። በነገራችን ላይ ልጅ እስማኤል ነቢዩላ እስማኤልና አባት ነቢዩላህ ኢብራሂም በአንድ ላይ አይደለም የሚኖሩት። ሂደቱ በጣም ሰፊ ነው ያልኳችሁ እዚህ ጋር ነው። አባትና ልጅ የሚኖሩ ተለያይተው ነው። የለያያቸው ጉዳይ አለ። ይሄውም ታሪኩ ሰፊ ነው። ግን አሁን በይቱላን ለመስራት ነቢዩላህ ኢብራሂም ካሉበት ወደ እስማኤል እንዲሄዱ ጌታ አላህ ሱብሓነሁ ወተዓላ አዘዘ። ነቢዩላ እስማኤል ወደ በይቱላ ወደ መካ ሲሄዱ የአራስ ቤት ልጅ ሆነው ነው ወደ መካ የሄዱት። እናትየው ሀጀራ ይዛቸው የሄደችው እናትየው እስማኤልን በህፃንነት ለነቢዩላ እብራሂም የወለደችውን ልጅ በእንጨጭነት የአራስ ቤት ልጅ አዘዘ አላህ ሱብሓነሁ ወተዓላ። ምንም ማድረግ አትችልም። ሃጀራ የወለደችውን እስማኤልን ሕፃን እንጨጩን ልጅ ይዛ ሄዳ በይቱላ መካ፣ ዛሬ በይቱላ የሚገነባበት ቦታ እዛ ጋር ወስደህ ጥልሃቸውና አለ አላህ ሱብሓነሁ ወተዓላ አባትዮ ነቢዩላህ ኢብራሂምን። ምንም ማድረግ አይቻልም፣ ትእዛዝ ነውና ወስደው እዛ ጋር እናትዮ የአራስ ቤት ልጅ ህፃን ልጅ የቀናት ልጅ አቅፋ ተሸክማ ነቢዩላህ ኢብራሂም እየመሯት አንድ ኮዳ ውሃ፣ ትንሽዬ ከረጢት ላይ ምግብ፣ ስንቅ ይዘው ወስደው እዛ ቦታ ላይ ጣሏት። እዚህ ጋ ተቀመጪ ብለው የት እንደሚሄዱም ሳይነግሯት የት ድረስ ይሄዳሉ? ይህንም የነግሯት ነገር የለም። አላህ ያላቸው ወህ ያዘዛቸው ቦታ ድረስ ነቢዩላህ ኢብራሂም ሃጀራ እስማኤልን ህፃኑን ልጅ ተሸክማ እያስከተሉ እያስከተሉ ሄደው በይቱ ለሚሰራበት ቦታ ሲደርሱ ቁጭ በይ እዚህ ጋር እንደውም በሰዓቱ እሷ የመሰላት አስቀምጠዋት ነቢዩላህ ኢብራሂም ዞር ሲሉ የሆነ ሽንት ሸንተው የሚመለሱ አይነት ነገር መስሏቸዋል። እንደውም አልመጣላትም። ቁጭ አለች፣ ህፃኗን አቅፋ ብታይ ነቢዩላህ ኢብራሂም ሊመለሱ አይደለም እየሄዱ ነው ዝም ብለው ዴ የምር ሆነ እንደ ጉዳዩ ብላ ብድግ ተከትላ ሮጣ ሮጣ ደርሳ ያ ኢብራሂም እኔንና ሕፃን እንጨጭ ልጄን አተትርኩና ፊ ዋዲን ገይረ ዚ ዘርዕን ምንም ነገር የሌለበት ህይወት ያለው ነገር ምንም ነገር በሌለበት ምድረ በዳ በሆነ በረሃ እዚህ ላይ ጥለኸኝ እኔን ከህፃኔ ጋር ትተ መሄድህ ነው። አዎ ትቼ መሄድህ ነው። ዞር ብሎም ነቢዩላህ ኢብራሂም ፊታቸውን አዙሮ መልስ ሰጥቷት፣ እሷም እያነጋገረች እየጠየቀች መጨረሻ ላይ የምትል ነገር ጠፋትና አላሁ አማረከ ቢሃዛ አለች። ግን ለመሆኑ እዛ ወስተ በምድረ በዳ እንደዚህ በሆነ በረሃ ሐራራውን እየው፣ ግለቱን እየው። የኖሩ ሰዎችን ጠይቁና ተረዱ። ዛሬማ በስንት ቴክኖሎጂ ቀብር ጥሶ ቅዝቃዜ ለማምጣት የተለፋ ነው። ያኔ ምን ነው? እዩት። ምንም ነገር በሌለበት እዚህ ጥለሃቸው ሂድ ብሎ ያዘዘ ጌታ አላህ ነው አለች ሀጀራ። አላሁመ ናምን አው አላህ አዞኝ ነው ትቼሽ ከህፃን ልጅሽ ጋር የሚሄደው አንጀታቸው እየተገላበጠ ነቢዩላህ እብራሂም የሚገርመው የእሷ ምላሽ ነው። ኢዘን ላ ዩደይኡን አለች። አይ ሂድ በቃ አለች። እንዲማ ከሆነ አይጥለንም አለች። ይደርስልናል አላህ አለች። ከላስ ተመለሰች ወደ ህፃኑ ቁጭ አለች። ይሄ እስማኤል ነው ነቢይ ሆኖ ደርስ። በዚህ መሃል ብዙ ሂደት አለ። ብዙ ታሪክ አለ፣ ብዙ ትረካ አለ። በመሃሉ ተውት፣ ያ ሁሉ ይቅርና ወደ ዛሬው ልመለስ። አድጎ ደርሶ ነቢይ ሆነው ሂድና እዛ እስማኤልን የጣልክበት ቦታ ላይ በይቱላን ገንባ ከልጅ ጋር እብራሂም ነቢዩላ ኢብራሂም ጌታ አላህ አዘዛቸው። ካሉበት ነቢዩላ ኢብራሂም ወደ እስማኤል በይቱላን ሰሩ፣ ገነቡ። ሲገነቡ ድንጋይ አምጥቶ ልጅ እያቃበለ እሳቸው እየሰሩ ይሄ ግንባታው ግድግዳው እየራቀ እየራቀ እየራቀ ሄደ። በዘመናችን ያሉ ኢንጂነሮች እንደሚጠቀሙት ኢልሃም መጣላቸውና የግድ መቆሚያ ፈለጉ። ቆመውበት ርቆባቸዋልና ለቁመታቸው አንድ መቆሚያ ድንጋይ አመጡና አባትዮ ነቢዩላ አብርሃም እሱ ላይ ቆመው ግድግዳው የራቀ ስለሄደ ልጅየው እስማኤል ድንጋይ ያቃበለ በዚህ መልኩ አዞሩት ግንባታው። ያ መቃሙ ኢብራሂም ይባላል። ረግጦ የቆሙት ቤቱላ ተሰርቶ ከተጠናቀቀም በኋላ ከፊት ለፊት ነው ያለው። ከዛ በኋላ ጌታ አላህ ትእዛዝ ሲያዝ ወተኪዙ ሚን መቃሚ ኢብራሂም ሙሰላ የከፊት ለፊታችሁ لصلاة قبلة أدرقوت بلو جيت الله سبحانه وتعالى تأزاز عززا من اللي قال كذا؟ وعهدنا إلى إبراهيم وإسماعيل إلى إبراهيم ይህም በይቱላ ከገነቡ በኋላ በአላህ ትእዛዝ አባትና ልጅ ትእዛዝ ሰጠናቸው ይላል አላሁ ስብሐነሁ ወተዓላ። أن طهر بيتي للطائفين والآكفين والركع السجود إلى الله سبحانه وتعالى እንግዲህ በይቱላን ከገነባችሁና ካጠናቀቃችሁ ከጨረሳችሁ በኋላ አጽዱት፣ አጥሯት። ከማንኛውም አይነት ለሰጋጆች ሱጁድ ለሚያደርጉ ሩኩ ለሚያደርጉ ከተለያየ አይነት ወንጀል ከአውሳን ከሽርክ ከተለያየ አምልኮ አጽዱ የጸዳ መሆን አለበት ብለን አዘዝናቸው ይላል አላህ ሱብሓነሁ ወተዓላ። አባትና ልጅን ነቢዩላህ ኢብራሂምንና እስማኤልን እንግዲህ ሰዓት ገድቦናል። ከነቢዩላህ ኢብራሂም እና ከእስማኤል ጋራ ነቢዩላህ እስማኤልን ከወለደች ሀጀራም ጋራ ተያይዞ ካለው ከጣፋጭ ቂሳና ታሪክ ጋራ አንድ ላይ አድርገን በሚቀጥለው ደርስ እንገናኛለን። ወሰለ ላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአሳሐቢሂ ወሰለም አጅመዒን።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 ከነዚህ ትላልቅ እመቤቶች ከሳራና እብራሂም ከሳራና ከሃጀራ ከተገኙ ትላልቅ እና አንኳር ከሆኑ ከእስማኤልና ከኢስሐቅ እያልን መተን ከዚሁ ቤተሰብ ጋራ የተያያዙ ግዙፍ ግዙፍ የሆኑ ታሪኮችን ስንቃኝ ደርሰን መተን እስከ በይቱላ ግንባታ ድረስ እስከ ካዕባ ግንባታ ድረስ ደርሰን ነበረ። ይታየኝ የነበረው ነሻጣ ትላንትና ሲያየው ሁላችሁም ፊታችሁ ሲታይ ሁላችሁም በይቱላ ያላችሁ ይመስለኝ ነበር። ከነቢዩላህ ኢብራሂምና ከእስማኤል ጋር እንዳላችሁ አይነት ነገር ይታይ ነበር ፊታችሁ። ታሪኩም ያደርግም ነበር። ያን ታሪክ ሊያስቀድም የፈለግኩት ዛሬ የምንቀራው የቁርአን አያት በተቀላጠፈና በገራ መልኩ ግልጽ እንደሚሆንላችሁ እረዳለሁ። ትላንት ያን ታሪክ ባናሳልፍ ያን ጣፋጭና ያን ጣዕም ያለው በነቢዩ ትረካ ውበት ያለውን ታሪክ የአንቢያ ቤተሰቦችን ታሪክ ከነ እናቶቻቸው ጋር አያይዘን ሁሉንም ባንዳስስ ዛሬ ላይ የምንገባው ደርስ ትንሽ ያንገዳግደን ነበር። እናንተም ትረዱኝ ይሁን እያልኩ ይጨነቅ ነበር። እኔም ግን አሁን ሲንፈስረው ያለምንም ችግር እንደምትረዱኝ ግልጽ ነው። ቀጥታ ወደ ደርሱ እገባለሁ። ከትላንቱ ታሪክ ጋር እንዲያመቸን አንድ አያ ወደፊት አርጌ ወኢዚ ብተላ ኢብራሂም ረቡሁ ቢከሊማትን ፈአተመሁና ብዬ ጀምርላችኋለሁ። ወደ ላይ አንድ አያት ከፍ ትላላችሁ። ወደዛ ከፍ ስል ቀርተን ያለፍነው ቢሆንም ምክንያት ስላለኝ ነው። ከትላንትናው ታሪክ ጋራ ጥሩ ተያያዥነት ስለሚኖረው ነው። እቺን አያ ፈስሬና አስቀርቻችሁ ያለፍኩ ቢሆንም የትላንትናውን ታሪክ ቂሳ በሰፊው ማስቀመጥ ስለነበረብኝ ሊያስረዳችሁ ትንሽ አስቸግሮ ነበረ። ዛሬ ግን በቀላሉ ይገባችኋል ብዬ ነው። وإذ ابتلى إبراهيم ربه بكلمات فأتمهن إلى الله سبحانه وتعالى بزي سورة الله سبحانه وتعالى يا محمد أستاوس مالتنا وإذ ابتلى مالت بتفتنا جزي واذكر يا محمد حين اختبر الله عبده إبراهيم الخليل مالتنا بارياون يا الله وداجهنون ነቢዩላህ ኢብራሂምን ፈተናዎችን አምጥቶበታል በነቢዩላህ ኢብራሂም ላይ። ያ ሙሐመድ ይሄንን አስታውስ፣ አንተም ላይ ፈተናዎች ይመጣሉ። የሚገጥሙ ነገሮች ብዙ ነገሮች አሉ። አይደለም አንቢያዎች፣ አይደለም ርሱሎች፣ ምርጥና ሳሌ የሆኑ ሰዎች፣ አላህ ጋር ቦታ ያላቸው ሰዎች ትልቅ ማዕረግ ያላቸው ሰዎች የፈተናን አይነት ይቀምሳሉ። ስለተጠሉ አይደለም፣ ለሰዎች ሰብርን እንዲያስተምሩ ነው። ሰብር ምን አይነት እንደሆነ ያስተምራሉ። እነሱ በመሰበራቸው ከፊት ለፊት በዲንም በዱንያም በኒዕማም በሁሉም ነገር ጥሩ የሆነ እድገትና ለውጥ ከፊት ለፊት ጠብቃቸዋል። እነዚህ ጥሩ ሰዎች ኤን ያገኛሉ፣ ይደርሱበታል የሰብራቸው ውጤት ላይ። ሌላው ግን እነሱን አይቶ እንዲማር ነቢዩ አለይሂ ሰላቱ ሰላም እነዚህ ለዚህ ነበር በላው ፈተናው አሸድ የሆነ ከበድ ያለ አልአንቢያኡ ثم الأمثل فالأمثل አንቢያዎች ሳይለንት አድርጉ ስልኮቻችሁ እና አንቢያዎች በፈተና አንዳንድ ችግር በመግጠም አንቢያዎች የበዛ ችግር ውስጥ ይገባሉ አሉ። አልአምሰሉ ፈለምሰል አሉ። ቢጤ ቢጤ ቢጤዎቻቸው ሁሉ ይሄው ይገጥማቸዋል አሉ። ስለዚህ አቡል አንቢያ ወነ ኢብራሂም እኮ ተመልከት እንዲህ አይነት ፈተና ገጥሟቸዋል። አንዳንድ ነገር ከቁረይሾች ይገጥመሃል ያ ሙሐመድ። ቁረይሾች ማለት መካ ላይ ያሉ የነቢዩ ቤተሰቦች የቅርብም የሩቅ የሆኑ ዝምድና ያላቸውም የሌላቸውንም ጭምር ያካትታል። ከመካ ወደ መዲና ተሰደዋል ነቢዩ ሂጅራ። ከሳችሁ በፊት ትላንት በደረስነው ደርስ ላይ በዳሰስነው ታሪክ ላይ ነቢዩ ላይ ኢብራሂምም ሂጅራ ወጥተዋል፣ ተሰቃይተዋል። ያባረራቸው የራሳቸው ዘመድ የራሳቸው ቤተሰብ ነው። ከመካ ወደ ሚና ወደ መዲና መምጣትና መሰደድ ምንም ሰሎት ነው። ተስሊየተን ሊረሱልላህ ሰለላሁ ዐለይሂ ወሰለም ለነቢዩ ማጽናኛ ነው። እንደገና መዲና ላይ ደግሞ ነግሬያቸዋለሁ ባለፉ ደርሶች መጤ ሆነው የሚኖሩ ይሁዳዎች አሉ ብለናል። በኑ ነዲር፣ በኑ ቀይኑቃ፣ በኑ ቁረይዛ በመባል የሚታወቁ ጎሳዎች የሁዳዎች አሉ። እነዚህ ከላይ ለነበሩ የበኒ እስራኤል የያዕቁብ ልጆች የልጅ ልጆች የልጅ ልጆች እያለ ትውልድ ወደታቸው ወረዱ የአባት፣ አያት ቅድመ አያታቸውን ባህር የያዙ ናቸው። የሚናገሩ ነገር ሁሉ ግራ ይበል፣ ምንም አይምሰል እያለ ነው እስካሁን ድረስ የመጣው። ስለዚህ ምን ይላል? وإذ ابتلى إبراهيم ربه على واذكر يا محمد ما أستوس إبراهيم النبي الله إبراهيم جيت الله سبحانه وتعالى فتنوك فتناوچ قبط قط موت على فأتمهن فتناوچن توت أتشو كويلا كتوت أتشو بحالا نبي الله إبراهيم ምን አይነት ፈተናዎች ገጥሟቸው ነው ነቢዩላህ ኢብራሂም ፈአተመሁና ያለው አላህ ስብሐነ ወተዓላ ከ four point በላይ መጡ ነቢዩላህ ኢብራሂም ሱብሃነላህ ዘጉት የፈተናውን አይነት እንግዲህ ሰሞኑን አይተናል ትላንት በሰፊው ነቢዩ የተረኩልንን ትረካ አይተናል አንደኛው ፈተና ከቤተሰብ ከዘመድ ከአገራቸው ለቀው ሂጅራ እንዲወጡ ስደት እንዲወጡ ነቢዩላህ ኢብራሂም ክብደት ነበረው። ነቢዩላህ ኢብራሂም ስደት ከመውጣታቸው በፊት አላህ ምን አደረገ? ስደቱን ያለማንገራገር ውስጣቸው አምኖ ተቀብሎ እንዲወጡ እንዲሰደዱ ከስደቱ በፊት በትላንትናው ትረካ ወይንም በትላንትናው ታሪካችን ምን ነበር የገጠማቸው? ዘግናኝ ጭንቅላት በጣም የሚነካ ምን ነበር የገጠማቸው ነቢዩላህ ኢብራሂም? በእሳት መወርወር። ካላስ ከዚህ ሰው ጋር መኖር አይቻሉትም እና ይልቀቁ፣ አገር ለቀቁ። ሁለተኛ ፈተና ነው ይሄ እሳት ላይ መወርወር፣ ስደት እንደገና መውጣት፣ ወጥቶ እዛ ሳራ የገጠማትን ደግሞ ፈተና ይዩት። ትላንትና ተወጡት፣ አላህ አወጣችሁ እሱንም ጥሩ ነገሩ ደግሞ ሀጀራን አላህ ሰጥቶ አስደስታቸው። ይሄ ደግሞ ጥሩ ነው ሲባል ያጡትን፣ ያላዩትን፣ ያልወለዱትን በመሃንነት ሲጨነቁ የነበሩትን ልጅ ሰጣቸው። ለዛውም ለወደፊት ልጅ ብቻ ሆኖ የሚቀርሳ ነቢይ ከሀጀራ የሀጀራ ደግሞ ስጦታ ከማን ሆነ? ከሳራ። ነገሩም ተበላሽቶ ደግሞ ሳራ ራሷ እንደገና ካልገደልኩ፣ ካልከተፍኳት፣ ካልቆረጥኳት ሆዷን ሰንጥቄ ካላወጣው ሰጪዋ ራሷ። ይህም ለነቢዩላህ ኢብራሂም ፈተና ነው። ልጁ ተወለደ፣ ህፃን እንጨች። ሀጀራ አልሐምዱሊላህ ወለደች እስማኤልን። ያ በቂ አይደለም። ትላንት ያያችሁትን ወደ መካ ወደ በረሃ ምድረ በዳ አይደለም ሰው ወፍ እንኳን የማይኖርበት ሜዳ እዛ ይዘህ ሂድ። ህፃኑን የዛሬ ህፃን ልጅ እንጨጩ። ይህም ፈተና ነው ለነቢዩላህ ኢብራሂም። እነዚህን ሁሉ ወጥ እንደገና ይህን ሁሉ ልጅ በአስራ ሶስት ዓመቱ ረደው። ይሁት የፈተና ማለት እነዚህን ነው ቆጥሮ አላሁ ስብሓነሁ ወተዓላ ወኢዝ ብተላ ኢብራሂማ ረብሁ ቢከሊማትን ፈአተመሁና ተወጣቸው እኮ ነቢዩላህ ኢብራሂም አለ አላሁ ስብሓነሁ ወተዓላ። ከዛ በኋላ ቃለ ቃለ አላሁ ማለት ነው لإبراهيم الله سبحانه وتعالى من على إني جائلك للناس إماما خلاص أهون ألف حال وتادر بيت ببزو قلوت ببزو دكان ببزو لفات شامبل تلوال شالك أتلوال كولونيل تلوال لتنار جنرال ትላለ፣ ብርጋዴር جنرال ትላለ፣ ሙሉ جنرال ትላለ። ايو የሰው ልጅ እንኳን ይህን ሁሉ ቆጥሮ በስራ ድካም ብሎ የሰው ልጅ እንኳን አላህ እንግዲህ فأتمهن ብሎ ካጸደቀና መርጦ ካሳለፈ በኋላ እኒ ጃኢሉከ ሊናሲ ኢማማ ለሰው ልጆች ያ ኢብራሂም እንግዲህ ይህን ተወጥተሃልና በብቃት ምዘና ተመዝናሃልና መሪ አደርግሃለሁኝ አላቸው ጌታ አላሁ ሱብሓነሁ ወተዓላ። ጉጉቱ ስለነበራቸው ነቢዩላህ ኢብራሂም ደግሞ በዛ አልቆሙ። ቃለ ወሚን ዙርየቲ ለዲን ኢማምነት ለዲን መሪ መሆን እንግዲህ ወደህ መርጠ ፈልገ እኔን ለዚህ ካበቃኝ ከዙርያዎቼ ከዙርያዎቼም እኮ እንደዚሁ ምረጥልኝ። አላሁ ስብሓነ ወተዓላ ግን ቃለ ላ የናሉ አህድ ዛሊሚን አለ። አይ ኢማምነቱን ይሄ አንተ የያዝከውን አይነት መሪነት ይህን እድል ይህን ማድረግማ ላይናሉ አህድ ዛሊሚን ዛሊሞች፣ ሙሽሪኮች፣ ካፊሮች ከኔ ትእዛዝ ያፈነገጡት እንዴ እንዴት ሊያገኙት ይችል? አያገኙትም ማለት አንተው እንኳን ስንት ፈተና አልፈህ ነው እንዲሁ ማንም ይሄን ካባ ሊለብስ ነው እንዴ ማለቱ ነው ጌታ አላህ ሱብሓነሁ ወተዓላ ወኢዝ ጀዐልነል በይተ መሳበተን ሊናስ ወአምና አሁንም አስታውስ ያ ሙሐመድ ማለቱን ጌታ አላሁ ስብሓነሁ ወተዓላ አላበቃም። በይቱላን አደረግን እኮ አባትዮ እብራሂምና ነቢዩላ እስማኤል ልጃቸው የገነቡትን በይቱላን መሳበተን ሊናሲ ወአምና የሰው ልጆች መመላለሻ ቀልባቸው ሁሌ እዛ የሚንጠለጠል አደረግን እኮ በይቱላን። ያ ብቻ አይደለም የሄዱ ሰዎች ለኢባዳ እዛ የሚቀመጡ ሰዎች ወአምና የአማን ቦታ የሰላም ቦታም አደረግ ሁሌ መረጋገጥ ያለበት ቦታ ዑለማዎች፣ ሙፈስሮች ሲፈስሩት አምን ሰላም አላህ አደረገው ሲባል ወይንም እናረገዋለን ሲል አላህ ከስፍ አይገጥመው ከስፍ የመሬት መሰመጥ በለው መብረቅ መውረድ በለው ሌላ ሌላ አደጋ በለው ምንም አይነት ነገር ከዚህ አይነት ስጋት ይጸዳ። ወተኪዙ ሚን መቃቢ ኢብራሂመ ሙሰላ አለ አላህ ሱብሓነሁ ወተዓላ። ትላንትና ነቢዩላህ ኢብራሂም በይቱላን ሲገነቡ ብለን ነበረ። ግድግዳው ይሄ ቁመቱ በጣም እየራቀባቸው ሴት ሽማግሌው እስማኤል ድንጋይ እያቃበላቸው እየራቀባቸው ሲሄድ ቆሞ ረግጦ ቆሞ የሚገነቡትን ነገር ነበረ። ከድንጋይ ትልቅ እንደ መቆሚያ በለው አንከባለው ተሸክመው አምጥቶ እሱ ላይ ቆመው። የዛሬ ኢንጂነሮች ግን ሌላ መላ አላቸው። ያው ውስጣችን ለኢንጂነሮችም አሉ። ይሄን ያደረጉት ያ መቃም ይባላል። ቆሙ ረግጦ መውጫ ያንን ከፊት ለፊት ቅብላ አድርጉት ብሏል አላህ ሱብሓነሁ ወተዓላ። አምልኩት አይደለም መቃሙ ኢብራሂምን አምልኩት አይደለም ስገዱለትም አይደለም ወይንም ለካዕባ አድርጉስ መስገዳችሁን፣ ሩኩዓችሁም ሱጁዳችሁ አይደለም። ባለፈው ደርሳችን ተአቡድ ነው ብያቸዋለሁ። ይሄ ትእዛዝን ዝም ብሎ መቀበል ነው፣ የአላሁ ስብሓነ ወተዓላን ትእዛዝ። ከዚሁ ጋር ተያይዞ ከኋላ የሚመጣ አያት አለ፣ ይበልጥ እዛ ጋር ሊያሰፋው ሞክራለሁ። ወአሂድና ኢላ ኢብራሂማ ወእስማኤል በይቱን ላንገነቡ አባትና ልጅ ጨረሱ። ከዛ በኋላ አዘዝናቸው ይላል አላሁ ስብሓነ ወተዓላ من بلن أبات النالجين أن طهر بيتي للطائفين والآكفين والركع السجود أصدو بيت اللان لمن تأسأل الله صدو لما تارق الله والآكفين إزاو لمي كمتو لمي نورو لإبادة طواف لمي أدرقو ሩኩዕ፣ ስጁድ እዛው ሰላት ለሚሰግዱ የጸዳ ጥርትርት ያለ አድርጉ። ከዛ በኋላ በይቱላ በብዙ አይነት አስናሞች በሰው ሰራሽ ታቦታትና በተለያዩ ነገሮች ተካበው ነበር። ኢንሻአላ ሲራ ስንጀምር የምንደርስበት ይሆናል። ያን ያጸዳው ጥርትርት አድርጎ በይቱላ እንደ መጀመሪያው ነቢዩላህ ኢብራሂምና እስማኤል በገነቡት አይነት ያጸዱት ነቢዩ ናቸው። كهجرة مرس وإذ قال إبراهيم رب جعل هذا بلدا آمنا أهنم نبيون أستاوس يا محمد إبراهيم دعاء بعد الرجعزي بلو دعاء بعد الرجعزي رب جعل هذا بلدا آمنا إن أجر مكان بيت الله يا أمان أجر يسلام أجر أدرجو وارزق أهله من الثمرات እዚህ ለሚኖሩ ሰዎች እሸት ትኩስ የሆነ ፍሬሽ የሆነ አንተው ረዝቃቸው። መናመን ምኑም ቢላሂ ወልየውም ልአኺር በአላህ ላመኑ ሙስሊሞች ኢማን ለተቀበሉት ያ ረቢ አንተ ረዝቃቸው ዱዓ አረጉ ነቢላ ኢብራሂም። ዛሬ መካ ዙሪያ ላይ የሚኖር ሰው ይሄ ዱዓ ደርሶት የትም ዓለም ላይ የሌለ እሸት እዛ ላይ ይኖራል። የትም ለአንድ ሀገር አንድ አይነቱ እሸት ብርቅ ሊሆን ይችላል። ለአንድ ሀገር አንድ አይነቱ እሸት እንደ አየር ጸባዩና በተለምዶ የሚበቅልና የማይበቅል ግን እዛ ሁሉም አለ ዓለም ላይ ያለ እሸት ሁሉ እዛ አለ። ይሄ ዱዓ ደርሷቸዋል። አላህ ደግሞ ረህመቱ ሰፊ ነው። نبي الله إبراهيم جن إيه رزق سلم سلمنو ورزق أهله من الثمرات من آمن منهم بالله واليوم الآخر بالله لا آمن إيمان لا يز مؤمن ونوتن اندي أين ترزق يا رب عندم ساي تشجر قالوا من كفر على الله أي كافر وشن من رزق على إن شجر الله سبحانه وتعالى ምክንያቱም ርስቅ የከለቀ ካፊሩንም የከለቀ ካሊቅ እሱ ነው። ከልቆ ደግሞ ርስቅህን ከሌላ ፈልግ አይል መቼስ። ስለዚህ መክሉቄ ስለሆነ እሱንም ረዝቀዋለሁ። ፈኡመትሁ ቀሊላ እየበላ እየጠጣ እየተጠቃቀመ ትንሽ ጊዜ ይኖራል፣ እስከ አጀሉ ጊዜ ገደብ ድረስ ثم اضطره الى عذاب النار وبئس المصير ማንም በዱንያ ላይ ያለ ያፈነገጠ የከፈረ ከዲን የወጣ ይበላል፣ ይጠጣል፣ ችግር የለውም፣ እረዝቀዋለሁ። ይሄ የኔ ኃላፊነት ነው፣ የኻሊቅነቴ። ግን በወንጀልና ኢማን አቶ አፈንጋጭ ሆኖ ፋሲቅና ሙናፊቅ ሆነለ በሞተው ጉዳይማ ነገ ጠባቧ አጣብቅኝ ውስጥ ጃንም ውስጥ ይከተታል። እሱ ችግር የለውም ማለት ጌታ አላህ ሱብሓነሁ ወተዓላ